خيرا بسم الله الرحمن الرحيم بسم الله السلام عليكم ورحمة الله وبركاته سورة فصلت <laughs> خيرا بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على أشرف الأنبياء والمرسلين نبينا محمد وعلى آله وأصحابه ومن تبعهم بإحسان إلى يوم الدين أما بعد فالسلام عليكم ورحمة الله وبركاته ثم أما بعد فالسورة التي ندرسها اليوم بإذن الله هي سورة فصلت وهي سورة مكية سورة فصلت مكية مكية بعد وسلم ወደ መዲና ከመሰደዳቸው ከተወረዱት ምዕራፎች የዚህ ደርስ የዚህ ደርስ ልዩ ባህሪው ምንድን ነው? አንደኛ ቃላት ላይ ትኩረት ያደርጋል። ነቅል እንድታደርጉ ነቅል እንድታደርጉ ነቅለን ብታደርጉ እያለፍኩ ደግሞ ከአንድ ገጽ ቢያንስ ሶስት ጥያቄዎችን እና ቢያንስ እኛም ካስቀሩን ኡስታዞች እንደነቀል ነው እንደወሰድ ነው በዛ መልኩ እንሻላ ያው ለማስተላለፍ እንሞክራለን። እናንተም ደግሞ ልክ እኛ እንደምንለው خير ያችን ግልብጥ አድርጋችሁ እንድታሰሙን ወይንም more በተብራራ መልኩ እንሻላ ሱረቱ ፉሲላት ሶስት ዕለት ማለት ትርጉሙ ምንድን ነው? فصل ከሚለው የተያዘ ነው። فصل ማለት አብራራ ማለት ነው። فصل explained ያው فصلت ማለት ኤክስፕሌንድ እንዲካሄድ። ስለዚህ فصلت ማለት ምንድን ነው? فصل የሚለው ቃል ከዛ ተወስዶ مبني للمجهول ይባላል። مبني للمجهول ማለት ምንድን ነው? ፓሲቭ ቮይስ ሆኖ የቀረበ ነው ማለት ነው። ፈሰለ አብራራ ነው። ዩፈስሉ ያብራራል። ተፍሲለን ማብራራትን ፈሰለ አብራራ ነው። ፉሲለ ተብራራ። ፉሲለት ደግሞ ተብራራች። ኸይር ፉሲለት ቢስሚላህ الرحمن الرحيم ማዕናሁ አብደኡ ማለት ነው። እዚህ ላይ አብደኡ የሚለው ይቀደራል። አብደኡ ቢስሚላህ الرحمن الرحيم በአላህ ስም እጅግ ሩህሩህና እጅግ አዛኝ በሆነው እጀምራለሁ በል እቅራ ብስሚ ረቢከ ለዚ ኸለቅ ሐሚም ይላል። ሐሚም እንደዚህ ነው የሚነበበው። ሐሚም ሐሚም አከዛ አላሁ አዕለሙ ቢሙራዲሂ በዚህ ምን ለማለት እንደተፈለገ አላህ ብቻ ነው የሚያውቀው። ቁርአን ውስጥ ከተጠቀሱት ምህጻረ ቃላት መካከል አንዷ ነች እቺ አንዷ ነች። ቁርአን ውስጥ የተጠቀሱት ምህጻረ ቃላት ባሉበት ቦታ ከነሱ ቀጥሎ ስለ ቁርአን እንደሚነገር ከዚህ በፊት ጠቅሰን ነበረ። ያሲን ወልቁርአን አልሐኪም ቃፍ ወልቁርአን አልመጂድ ሐሚም ተንዚሉ من الرحمن الرحيم ألف لام ميم ذلك الكتاب لا ريب فيه طه ما أنزلنا عليك القرآن لتشقى ይህን ነገር እንድትይዙልኝ ፈልጋለሁ። ምህጻረ ቃላት የቁርአን ከቁርአን ተአምራት መካከል ምህጻረ ቃላቱ በተጠቀሱበት ቦታ ስለ ቁርአን የተነገረ ነገር እናገኛለን። ኸይር ሐሚም ሐሚም ይልና ተንዚሉን ሚን አርራህማን አርራሂም ተንዚሉን ይህም ሙብተዳ ይሉታል። አላህ የጀመረበት ነው። ተንዚሉን የተወረደ ነው። ሚን አርራህማኒ እጅግ ሩህሩህ አዛኝ ከሆነው አርራሂም እጅግ አዛኝ ከሆነው الرحمن سبال خافرون مؤمنون يمنحتك حلنا الرحيم سبال لمؤمنة بكانا ولهذا قالوا الرحمن مالك الرحمن مالك بدنيا كافرون مسلمون من يتاكمون الرحيم قل لمؤمن وشفتانا بآخرة لمن بآخرة الله لكافر وشهادنا وكان بالمؤمنين رحيم الرحمن الرحيم منه يا الله سبحانه بحرنا تنزيل يتوردن من الرحمن الرحيم እጅግ ሩህሩህና እጅግ አዛኝ ከሆነው አላህ ዘንድ የተወረደ ነው። ኪታቡን ኪታቡን መጽሐፍ ነው አለ። ከበር ይሉታል ገነት ኪታቡን መጽሐፍ ነው እሱ አለ። ከአራህማን ከአራሂም የተወረደው መጽሐፍ ነው አለ። ፉሲለት አያቱሁ ፉሲለት የተብራሩ የሆኑ አያቱሁ አንቀጾቹ አያ የሚለው ፕሉራል ነው። አያቱሁ አንቀጾቹ የተብራሩ የሆኑ ቁርአንን ይሄ ሐል ይሉታል። ቁርአንን የሚነበብ መጽሐፍ ሲሆን አረብየን ማለት ደግሞ አረባዊ በአረብኛ ቋንቋ የተወረደ ነው። ወከዛሊከ ጀዐልናሁ ቁርአንን አረብየን ይላል። ልክ እንዲሁ ይህንን ቁርአን በአረብኛ ቋንቋ አደረግነው። ወሁወ አፍሰሑ ሉጋት ብካ ያደረግነው ቋንቋዎች ይበላለጣሉ። ቋንቋዎች ይበላለጣሉ፣ በእድገት ይበላለጣሉ፣ በጥንታዊነት ይበላለጣሉ። ስለዚህ የቁርአንን የኢሎካንስ ደረጃ የቋንቋ ምጥቀት ደረጃ የሚችለው አረብኛ ነው። ወሊሃዛ ጀዐለ ላሁ ልቁርአነ አረብያን ወነቢይ አረብያን ነቢ ስ ሰለም አረብኛ ቋንቋ ተናጋሪ ናቸው። በእድሜ የሚበልጧቸው ሰዎች እንኳ የማያውቁትን ድብቅ የሆኑ ቃላትን ያውቁ ነበር። ስለዚህ ሙተመስድቅ ሲሉ ምንድነው ደግሞ ሙተመስድቅ ያላ መልእክተኛ ይላሉ። እሳቸውን መልሰው ይጠይቋቸዋል አረብኛ ኪታቡን ፉስለት አያቱሁ ቁርአንን አረብያን ሊቀውሚ ያዕለሙን ለሚያውቁ ሰዎች ተወረደ ይላል። ሊቀውሚ ያዕለሙን ለሚያውቁ ሰዎች ማለት ምንድን ነው? አንደኛ ቋንቋውን ለሚረዱ ሰዎች ነው። ሊቱንዚረ ኡመል ቁራ ወመን ሐብለሃ እንዳለው የከተሞችን እናት መካንና በሷ ዙሪያ ያሉትን ከተሞችን ታስጠነቅቅ ዘንድ ብሏል። ሊቱንዚረ ኡመል ቁራ ወመን ሐውለሃ ይላል። ወለሃዛ ለቆም ያለሙን ለሚያውቁ ሰዎች ምንን አንደኛ ቋንቋውን፣ ሁለተኛ ሪሳላውን ሪሳላውን መልእክቱን ሊቆሙ ያለሙ ማለት ለማወቅ ዝግጁ የሆኑ ሰዎች ልባቸውን የከፈቱ ሰዎች የመቀበል ማዳመጥን ለሚያዳምጡ ሰዎች ሰዎች ብዙ አይነት ማዳመጥን ያዳምጣሉ ለማስተባበል ያዳምጣሉ ለመሰለል ያዳምጣሉ ለመቀበል አላህ በዚህ ልቤን ያቀናልኝ ብለው ያዳምጣሉ ለመቀበል የሚያዳምጡ ሰዎች ይመሩበት ዘንድ ነው ለቀውም ያለሙን ኸይር ለሚያውቁ ሰዎች በሺረን ወነዚረን ይህም ሀል ነው አወራረዱ በሺረን አብሳሪ ሆኖ ነው አብሳሪ በሺር ማለት አብሳሪ ነው ማለት ዱንያ በመከራ የተሞላች ሐቅን መያዝ መጨበጥ በተለይ በዚህ ዘመን በተለይ በዚህ ዘመን ኢስላም መልሶ እንግዳ በሆነበት ዘመን ነቢ ስ ሰለም በዳ ኢስላሙ ገሪበን ኢስላም እንግዳ ሆኖ ጀመረ ወሰያዑዱ ገሪበን መልሶ እንግዳ ይሆናል ወጡባ ሊልቁረባ ኢስላም እንግዳ ሲሆን ከእስላም ጋር እንግዳ ሆነው ለሚኖሩ ሰዎች ምንኛ ያማረ ምንዳ አለላቸዋል በሲረን አብሳሪ ሲሆን ወነዚረን አስፈራሪ አስጠንቃቂ አስጠንቃቂ ነው ለሚያጠፉ ሰዎች በሲር ደግሞ ለሙእሚኖች ነው ሙእሚኖችን አብሽሩ አይዟችሁ መልካም ድግስ አለላችሁ ብሎ የሚያበስር ሲሆን ነዚረን አስጠንቃቂ ተዉ ተቆጠቡ ከዚህ ነገር ታቀቡ፣ ካልሆነ ግን እሳት ይጠብቃችኋል። እንደዚህ ሆኖ ወርዶ በእነሱ ቋንቋ ወርዶ በነዚህ ሰለላሁ ዐለይሂ አንደበት ተነግሮ ፈአዕረበ አክሰሩሁም ይላል። አዕረበ ማለት አዕረበ ራቀ ማለት ነው። አዕረበ አሊፍ አዕረበ አረበ አቀረበ ማለት ነው። አፎርት አዕረበ ግን አዕረበ ይዑሪዱ አዕረበ ይዑሪዱ ኢዕራበን ይሄ ራቀ ማለት ነው። ፈአዕረበ አክሰሩሁም አብዛኞቻቸው ግን ሰምተው ራቁ ይላል። ፈአዕረበ አክሰሩሁም አብዛኞቻቸው ራቁ ይላል። ፈሁም ላ የስመዑን የማይሰሙ ሆነው ራቁ ይላል። እንዴት? አሁን እዚህ ጋር አዳምጡልኝ። ፈሁም ላ የስመዑን ማለት እና አቡ ጀህል ቁርአን ያልሰሙ ሰምተዋል። እነ አልወሊድ ብኑ አልሙጊራ አልሰሙም፣ ሰምተዋል። እና አቡ ለሀብ አልሰሙ ሰምተዋል እና ፈሁም ላ የስመዑን የማይሰሙ ሲሆኑ ማለቱ ምንድን ነው ሰማዓ እስትጃበትን ወይንም ሰማዓ ቀቡልን የመቀበልና የሂዳያ መስማትን ሂዳያን ከጅለው ሂዳያን ከጅለው መስማትን ለመቀበል መስማትን እስቲ መልካም ቢሆን እናዳምጠው ይሄ ነው እነሱ የሚሰሙት ለማጣጣል ለማዋደድ ነው፣ ለማፌዝ ነው፣ ለማላገጥ ነው። አልሰማችሁም እንዴ ያለውን ነገር ካካካካ ለማስታካት በማዕቀቡልን የመቀበል ወይንም በጤናማ አእምሮ አይሰሙም ይላል ሰው ላይ ይስማው ወቃሉ ብለዋል ቁሉቡና ልቦቻችን ፊ አክነትን ይችን እችን እጠይቃችኋለሁ እችን ስለምጠይቃችሁ ስሙኝ ይችን ይችን አያ እጠይቃችኋለሁ ትመልሱታላችሁ። ስለዚህ እንዳትጽፏት ደግሞ ጽፋችሁ እንዳታነቡልኝ አብዙ ወቃሉ ብለዋሉ ቁሉቡና ልቦቻችን ፊ አክነትላ አክና የሚለው ፕሉራል ነው። አክና የሚለው ፕሉራል ነው። ኪናና የሚለው ኪናና የሚለው ፕሉራል ነው። ኪናና ማለት አገልግል ነው። የሆነ ነገር የሚይዙበት ሽፍን ያድርገው ኺላፍ ይባላል ኪናና ጀሙ ኪናነቲን አኪና አፍዒላ ይባላል። አፍዒለቱን አፍዑሉ ሱመ ፊዕላ ሱመ ተወኪላ ይላሉ ብሎ ማለት አፍዒላ አኪና ከዛ አህዝያ እንደምንለው ቁሉቡና ልቦቻችን ፊ አኪነቲን በግርዶሽ ውስጥ ናቸው። ግርዶሽ ተቆልፎባቸዋል ልቦቻችን። ስለዚህ ልቦቻችን በግርዶሽ ውስጥ ናቸው። ሚማ ተድዑና ኢለይ አንተ ወደሱ ከምትጋብዘን ነገር ወደ አንተ ልንመጣ ልቦቻችን አይፈቅዱም፣ በግርዶሽ ውስጥ ናቸው። ሚማ ተድዑና ኢለይ አንተ ወደሱ አንተ ወደሱ ከምትጠራን ነገር አንተ ወደሱ ከምትጠራን ነገር ልባችን ዝግ ነው። በሽፋን ውስጥ በግርዶሽ ውስጥ ነው ያለው፣ አይቀበልም። ወፊ አዛኒና በጆሮዎቻችን ላይ ደግሞ ወቅሩን ችንካር አለ። ወቅር ማለት ሲቀል ነው፣ የሚከብድ ነገር የሆነ የተደበደበ ነገር የተደፈደፈ ነገር ቅጥ ተጎስጉሶበት ወይንም እንዳይሰማ የሆነ ነገር ተከርችሞበት ማለት ነው። ሲቀል ነው ወቅር ማለት ነው። በጆሮቻችን ላይ ደግሞ ችንካር አለ። ችንካር ወቅ ወሚን በይንና ወበይንከ ሒጃብ በእኛና በአንተ መካከል ደግሞ ግርዶሽ አለ። ሒጃብ ግርዶሽ አለ፣ መጋረጃ አለ ማለት እምነታችን አይገናኝም። አንተ ብታስበው ሌላ፣ እኛ ምናስበው ሌላ አንተ አንድ አምላክ ስላለ እኛ ብዙ አማልክት ይሄ ነው ወሚን በይኒና ወበይኒከ ሒጃብ ማለት በእኛና በአንተ መካከል የሚከልል አለ ፈአመል አንተም ስራ በእምነትህ ኢነና አሚሉን እኛም እንሰራለን እንቀጥላለን ይህን ጊዜ ነቢ ስ ስለም ምን መልስ ሰጡ ቁል ብለህ በል ኢነማ እነሆ አነ በሸሩ ምስልኩም እነሆ እኔ የእናንተው ብጤ ሰው ነው ምን ይለየኛል የእናንተው ብጤ ሰው ነኝ ዩሃ ኢለያ ወደኔ ይተላለፋል አነማ ኢላሁኩም እነሆ አምላካችሁ ኢላሁ ዋሂዱን ብቸኛ አምላክ ነው ማለት ወደኔ ይተላለፋል አስተቂሙ ኢለይ ወደሱ ቀጥ ብላችሁ ቁሙ بالطاعة አላህን በመታዘዝ ወልሂዳያ ቀጥተኛው መንገድ በመያዝ ወስተግፍሩ ላጠፋችሁ ጥፋት ምህረት ጠይቁት እስካሁን በወንጀሉ ስለቆያችሁት ስለቆያችሁት ምህረት ጠይቁት ምራችኋል አሁን ግን ተነሱ አላህን ወደ መታዘዝ ወወይሉን ሊልሙሽሪኪን ወዮላቸው ለአጋሪዎች ሙሽሪክ ማለት አጋሪ ነው። አሽረከ ከሚለው ቃል የተያዘ ነው። አሽረከ አጋራ፣ ይሽርኩ ያጋራል፣ እሽራከን ማጋራትን ሙሽሪክ ይባላል ሰውየው። ወወይሉን ወይል የምትለዋ ከሊመቱ ዘጅር ከሊመቱ አጥጣትን የምታስፈራራ ቃል ነች። ዋላቸው ማለት ነው። ወይሉን ሊል ሙሽሪኪን ለሙሽሪኮች ዋላቸው። ወይል የምትለዋን ቃል ቃሉ ሂያ ዋዱን ፊ ጀሀነም ጀሀነም ውስጥ ያለች ሸለቆ ነች ብለዋል። ግን እንደ አረብኛ ቋንቋ ወይሉን ማለት ዋለህ ማለት ነው። ዋጉድህ ወይሉን ልል ሙሽሪኪን ወዮላቸው ለእነኛ ለሙሽሪኮች። እንዴት ያለ ባህሪ ያላቸው እንዴት ያለ ባህሪ ያላቸው አለዚነ ላ ዩእቱነ ዘካተ እነኛ ከገጠው ዘካን የማይከፍሏል ላ ዩእቱነ ዘካተ ወሁም ብል ወሁም ቢልአኺረቲ እነርሱ በመጨረሻይቱ አገር በመገምገሚያው አገር ሁም ካፊሩን አለ እነሱ ካዲዎች ናቸው አለ ሁም ብሎ ለምን ደገመ ለተውኪት ተውኪት ይባላል ነገሩን ለማጥናት ነገሩን ለማጥናት ነው ወሁም ቢልአኺረቲሁም ካፊሩን እነለዚነ አመኑ እነኛ ያመኑ ሰዎች ወአሚሉ ሳሊሓቲ ከእምነት በኋላ መልካም ስራን ይሰሩዋል አላህ ሁለቱን ነገር ሲናገር ሁሌ ኢማንን ያስቀድማል። ኢማን የስራችን መሰረት ነው፣ basement ነው። ኢማን የሌለው ተውሂድ የሌለው ስራ ቢሰራ ትልቅ ፎቅን ለመገንባት የመሰረት ድንጋይን የመሰረት ድንጋይን ይዞ ባህር ውስጥ እንደሚወረውር ሰው ነው ይባላል። የመሰረት ድንጋዩን ይዞ ባህር ውስጥ ይወረውራል፣ ግን ግንቡም አይገነባም። بيتوما السبع كم تنو لذي الذين لا يؤتون الزكاة وهم بالآخرة النسو بآخرة هم كافرون النرسو كحدو نحسو إن الذين آمنوا وعملوا الصالحات أننا يأمنوا الله وعملوا الصالحات ملكا فرايسروا لهم للناس عجرون عجرون من داء الله غير ممنون غير ممنون بولة تفسر غير ممنون عندنا بولة تفسرات ይችንም ጠይቃለሁ። ዘይሩ መምኑን ማለት አንደኛ ዘይሩ መቅጦ ማለት ነው፣ የማይቋረጥ በቃ የለማ በቃ አይባልም። ሁለተኛ የማይመጸደቅበት የማይመጸደቅበት የማይመጸደቅበት ማለት አንድ ሶስት አንድ አንድ ጃኬት ለሆነ ሰው ሰጥቶ ከዛ ልክ እንግዳ ሲመጣ ማነ እስቲ ያን የሰጠውን ጃኬት ደረብ አድርግና እስቲ አምሮብህ ብቅ በል ቢል ኡፍ ወይ ምን አለ እንደው በአፍንጫዬ በወጣ የዚህ ሰውዬ ስጦታ ይላል እንዲህ ማለት ነውና መልካም ስራ ምን ከሆነ አዛ ነው የሚሆነው አዛ ይሆናል። ስለዚህ ኸይሩ መምኑን ማለት አንደኛ የማይቋረጥ ነው፣ ሁለተኛ የማይመሰጠቅበት ኸይር قل ብለህ በላቸው አይነኩም ለመሆኑ እናንተ لتكفرون ትክዳላችሁ እንዴ بالذي خلق الأرض በዚያ ምድርን በፈጠረው ጌታ في يومين በሁለት ቀን ምድር ከነ ይዘቷ በሁለት ቀን የውመል አሐድ ወየውመል ኢትነይን ፍጥረት የተጀመረው ሰኞ ነው ማን እሁድ ነው አሐድ ማለት አንደኛ ቀን ነው አሐድ አልኢትነይን ሁለተኛው ቀን ነው ፊ ልየውም ልአሐድ የልኢትነይን አላህ ምድርን አስገኘ። በአንድ ቀን ማስገኘት ይችላል አላህ ቁም ፈየኩን በሚለው ቀጥሎ የውም የተባለው አላህ እሱ ዘንድ ባለ ቀን አቆጣጠር በእኛ አቆጣጠር በእኛ አቆጣጠር ነው እና ፊ የውመይን በሁለት ቀን አስገኘ። በአንድ ቀንም ፊ ላሕዘቲ በአንድ ሞመንት አላህ ማስገኘት ኩን ፈየኩን ነው ያለው አልቀረበ አልቀጠቀጠ ሁን ነው ያለው ኢነማ ቀውሉና እነሆ ቃላችን አንድን ነገር ስንፈልግ ኩን እንለዋለን ሆኖ ይገኛል ኩን ፈየኩን قل إنكم لتكفرون بالذي خلق الأرض في يومين وتجعلون له أندادا ለእርሱ አንዳደን ባላንጣዎችን ንድ የሚለው ፕሎራል ነው። ባላንጣ፣ ባለጋራ፣ ስልጣን ተጋሪ፣ አንዳደን ወተጃሉ ነው ለሁ አንዳደን ለሱ ባላንጣዎችን ታደርጋላችሁን? ከያችሁ ረቡል ዓለሚን የዓለማቱ ጌታ ነው። ረቡል ዓለሚን ረብ ማለት ምንድን ነው? ፈጣሪ፣ መጀመሪያ ተንከባካቢ፣ አሳዳጊ፣ መጥጋቢ ይህ ሁሉ ስለዚህ አስገኝቶን አሳደገን የምንተነፍሰውን አየር የምንበላውን ምግብ የምንጠጣውን ነገር የምንኖርበትን ምድር እንዲህ አድርጎ ነው አላህ የሚያሳድገን ሱብሃንአላህ እኛን ብቻ ሳይሆን የዓለምን ፍጥረታት በሙሉ ረቡል ዓለሚን ወጀዓለ ፊሃ በሷ ውስጥ አደረገ በምን ውስጥ በምድር ውስጥ ረዋሲያ ረዋሲያ ማለት ተራራዎችን ሚን ፈውቅሃ ከበላይዋ አደረገ ወባረከ ፊሃ በውስጧም ባረከ ማለት የሚጠቅም ነገርን አደረገ ባረከ ማለት ነገርን አደረገ እንጨቱ ዛፉ ፍራፍሬ እንስሳቱ ከፊሉን የምንሳፈር ከፊሉ ስጋቸውን የምንበላ እንዲህ አድርጎ ማለት ነው ባረከ ፊሃ ማለት ባረከ ጠቃሚ ነገርን አደረገ ወቀደረ ፊሃ አቅዋተሃ እስከ ቅያማ ድረስ የምድርን ቀለብ አቅዋት ማለት ቀለቧን ወሰነ አላህ። በምድር ላይ ያሉ ፍጡራን እስከ ቅያማ ድረስ የሚበሉትን ወሰነ አላህ። በጀተ በጀተ ፊ አርባዓቲ አያሚ በአራት ቀናት በአራት ቀናት ማለት ተጀምሮ እስካበቃ አራት ቀናት የተባለው እዚህ ላይ ከእሁድ ጀምሮ ነው። ከፍጥረቷ ጀምሮ ከእሁድ ጀምሮ አራት ቀን ቁጠሩ። እሁድ፣ ሰኞ፣ ማክሰኞ፣ ሮብ፣ አርቢዓ ነው። ከዛ በኋላ ሰማይ ነው በሁለት ቀን የተፈጠረው። ስለዚህ አርባዓት አያሚን ማለት ከፍጥረቷ ጀምሮ ነው። ሰዋአን አለ ያልጎደለ ሲሆን የተሟላ አራት ቀን ለማ ሊሳኢሊን ለጠያቂዎች በምድር ላይ ፈላጊዎች ጠያቂዎች አላህ ሆይ መግበን አላህ ሆይ ከፊሉ ምላስ አውጥቶ ከፊሉ በሐል ቢሊሳን الحال ቃል ሁለት አይነት ነው ሊሳኑል ቃል ወሊሳኑል ሐል ይባላል ሊሳኑል ሐል ማለት ሁኔታው የሚናገረው ማለት ነው ልክ ኢብራሂም ወደ እሳት ሊጣሉ ሲሉ ጅብሪል መጥቶ የምትጠይቀው የምታቀርበው ጥያቄ አለ ወይ ለአላህ ሲላቸው علمه بحالي يغنيني عن سؤالي ያለሁበትን ማወቁ እንዳልጠይቀው ያደርገኛል ያቅ የለም ያለሁበት ለማ ብለው ነው የሚቃጠሩት ይሄ لسان الحال ይባላል ሁኔታው የሚናገረው سواء للسائلين للسائلين ለጠያቂው ብቻ في أربعة أيام ثم استوى إلى እዚህ ቦታ ላይ አስታውሱ በአረብኛ ቃል አላና ኢላ ይለያል። እዚህ ላይ ተአዊል አይደለም። ሱመ ስተዋ አላ አይደለም ያለው አራህማኑ አላ አልአርሽ ስተዋ እንዳለው አይደለም። እዚህ ላይ ሱመ ስተዋ ኢለ ሰማኢ ነው ኢላ ኢላና አላ ይለያያል። እስተዋ ኢለ ሰማኢ ቀፈት ከዛንም ወደ ሰማይ አሰበ እንዲህ ነው የምንለው። ከዚያንም ወደ ሰማይ አሰበ ሀከዛ ቃል ሙፈሲሩን ተአዊል የለውም። وهي دخان እሷ ሰማይ በዛ ጊዜ دخان ጭስ ነበረች ይላል بخار بخار ማለት ምንድነው? بخار ተብሏል። بخار ማለት ዘፓር ማለት ነው። ዘፓር ዱኻን ነበረች፣ ጭስ ነበረች። ስለዚህ አላህ እንዲህ ነበረች ብሎ ይለናል። እንግዲህ ሰማይ ምድርን ሲፈጥር እኛ በቦታው አልነበርም፣ ዝንም የለም። መላእክት ማ አሽሀድቱሁም ኸልቀ ሰማዋት ወልአርድ ይላል። ሰማያትና ምድርን ሲፈጥር እነርሱን በቦታው አልጣድኩም ይላል፣ አላማከርኩም ይላል። ማን ኖሮ ያንን ይረዳ ግጭት ይኖር ማለት በጣም ሰፊ የሆነ እውቀት ነው ፈቃለ ለሃ አለ ለሰማይ ወሊል አርዲ ለምድርም ኢትያ ኑ አላቸው አላህ ጠውአን አው ከራ ኢትያ ማለት እኔ ለምላችሁ ከናንተ ለምፈልገው ነገር ሆናችሁ ተገኙ አለ አላህ ኢትያ ጠውአን ወይ ታዝ በውዴታ አው ከርሃ ወይ ደግሞ በግዴታ አላህን ሰዎች በውዴታም በግዴታም ይታዘዙታል። በውዴታ የሚታዘዙት ሙስሊም ይባላሉ። በግዴታ የሚታዘዙት ደግሞ ካፊር ይባላል። አንድ እንቢተኛ እስቲ ሰው አላህ ለፈለገው ሲና ተገዥ ነው ተገዥ አይደለም። አልበላም ቢል ይሞታል። ረሃብ ግብግብ ሲያደርገው ይበላል። በልቶ በልቶ ደግሞ አልሸናም ቢል ይፈነዳል፣ ያመልጠዋል። አይኑን ገልጦ አልተኛም። አላህ ሌሊትን ለረፍታችሁ አድርጋለሁ ተኙ ብሏል። ወጀአልና ለይለ ሊባሳ አለና ወጀአልና ነውመኩም ሱባታ አለ። ለእንትን እንቅልፋችሁን ረፍት አደረግኩላችሁ፣ አእምሯችሁ ያርፋል፣ refresh ይሆናል አለ። ወጀአልና ለይለ ሊባሳ ለሊትን ልብስ አደረግንላችሁ ተኙ አለ። አልተኛም ብሎ አይኑን ያፈጠጠ በአማን ፍራሹ ላይ አልተኛ መሀል አስፋት ላይ ይደፋዋል ማለት ነው። የማይሆን ቦታ ይጥለዋል። ጊዜ ጤናው ይታወቃል። هكذا ስለዚህ አልተኛ አልሸናም፣ አልበላም እስኪ ፎክር የለም ሁሉም ለአላህ ለፈለገው ተገዥ ነው። ግን ወዶ የተገዛ ሙስሊም ይባላል። ታዛዥ ማለት ነው ትርጉሙ እኮ ሙስሊም ማለት ታዛዥ ነው። የቃሉ ትርጉም ያ ነው። ስለዚህ ሁሶ ኤቨር ሰሚት ሂምሰልፍ ቱ will ኦፍ አላህ is ኮልድ ሙስሊም ስለዚህ ሰማይና ምድርን ጠውአን በግዴታ አው ከረሃ አለበለዚያ በግዴታ ሲል ቃለታ አሉ አተይና አረጌታችን ወይ መጣን ጣኢን ታዛዦች ሆነን አሉ አላህ ምን ይላል ወይዘል አርዱ ሙደታትና ምድርም በምትለቀጥበት ጊዜ ወአልቀት ፊሃ ውስጧ ያቀፈችውን ማዕድን ሙታንን ታወጣለች ያ ማለት ወአዚነት ሊረቢሃ ለጌታዋም በታዘዘች ጊዜ ለና ወፍቀት ልትታዘዝ ተገባችላል። ሰማይ ምድሩ አላህ ታዛዥ ነው። ጣኢን ጌታችን ሆይ ታዛዥ ሆነን ቀረብን አሉ። ከዛ ፈቀባሁና አላህ አደረጋቸው ሰማያቱን ሰብአ ሰማዋትን ሰባት ሰማያት አደረገ። ፊየውመይኒ በሁለት ቀናት ማንናማ ሐሙስና ጁምዓ ሐሙስና ጁምዓ በሰባተኛው ቀን ተጠናቋል። ግን አረፈ አንልም። በሰባተኛውም ቀን አረፈ አንልም። ለምን አላህ አረፈ የሚለዋን አልቀበልም ብሏል። እረፍት የሚባለው የድካም ውጤት ስለሆነ ነው። አልኩ ይባላል። ጀለ ወዓላ አላህ ወለቀድ ኸለቅነ ሰማዋት ወልአርض ወማ በይነሁማ ፊ ሲተቲ አያሚን አነ ወማ መሰና ሚን ሉጉብ አይሁዶች ነሳራዎች የሚሉትን ነገር ውድቅ ያደረገዋል። በሰባተኛው ቀን ፍጥረት የለም ተጠናቋል። ይህን ሁሉ የሰው ልጅ ተደሩጅን ለማስተማር ነው። ከአንድ ትንሽ ነገር ተጀምሮ ትልቅ ይደረሳል። አሊፍ ባ ብለን ነው ዛሬ ተፍሲር የምንቀራው። ፊየውመይን ወአውሃ ፊ ኩል ሰማኢን ወደ እያንዳንዷ ሰማይ አላህ አምረሃ ነገሯን ሁሉ አስተላለፈ። በዚህ ሰማይ እንዲህ ያሉ ፍጥረታ እንዲህ ያሉ መላእክቶች በዚህ ሰማይ እንዲህ ያለ ነገር ይገኝ እንዲህ ያለ ነገር ይገኝ ብሎ በሰባቱም ሰማይ አላህ ትእዛዝን አስተላለፈ። የፍጡራ የፍጡራንን አስተላለፍ የመላእክቶቹን ሁሉን ነገር አምራሃ ማለት ነው። في كل سماء أمرها وزينا السماء سماينم وزينا السماء وزينا السماء سماينم አስዋብን አስጌጥን ወዘየነ ሰማ አዱና ነው ወዘየነ ሰማ አዱንያ ቅርቢቷን ሰማይ አስጌጥን ይላል አስጌጥን ቢመሳቢሃ በመብራቶች መብራቶች ሰማይ ላይ ያሉ መብራቶች ከፀሐይ ጀምሮ አዎ ጌጥ ነች መብራት ነች ጨረቃ ከዋክብትን ወሕፍዘን ለመጠበቅ ስንልም ይላል መጠበቅ ማለት ምንድን ነው? መጠበቅ አላህ ከዋክብትን የፈጠረው ለሶስት ነገር ነው። ከዋክብትን የፈጠረው ለሶስት ነገር ነው። አንደኛ አቅጣጫ መለያ ነው። አቅጣጫ መለያ። ስለዚህ የአሁኑ ቤት ኮምፓስ የሚባል ነገር ሳይገኝ ለብዙ ሺህ ዓመታት ሰዎች ለብዙ ሺህ ዓመታት በኮከብ ተመርተዋል። አሁንም ጭምር ስለዚህ የማይበላሽ የሆነ እንትን ነው የማይበላሽ የማያረጅ የሆነ አቅጣጫ መለያ ነው። አንደኛ አቅጣጫ መለያ፣ ሁለተኛ ለሰማይ ጌጥ፣ ሶስተኛ ለሰይጣናት መደብደቢያ ሚሳኤል ወሕዝበን የሚለው ይሄን ነው። ወሐፊዝናሃ ሚን ኩሊ ሸይጣን ረጂም ትርጉም ከሆነ ሸይጣን ሁሉ ጠበቅናት ሰማይ ዛሊካ ይህ ተቅዲር ማዘጋጀት ነው። this is አልዓዚዝ ልዓሊም ይላል። العزيز አሸናፊና العليم አዋቂ የሆነው አላህ ማዘጋጀት ነው ይሄ ይላል። خيرا። አሁን ሁለት ጥያቄ አለ። ሁለት ጥያቄ አለ። ይህንን page ሁለት ጥያቄ ጠይቄ ነው ማልፈው። አንደኛው አንደኛው ጥያቄ አንደኛው ጥያቄ ያው እሺ ወቃሉ ቁሉቡና ፊ አኪነትን ሚማ ተድዑና ኢለይ ወፊ አዛኒና ወቅሩን ወሚን በይንና ወበይንከ ሒጃቡን ፈዕመል ኢነና አሚሉን የምትለዋን አያ እንድትተረኩሙ በሰማችሁት መሰረት እንድታስቀምጡ እጠይቃለሁ። ብስሚላህ ራህማን ራሂም ወቃሉ ቁሉቡና ፊ አኪነትን አሉ ልባችን ፊ አኪናትን የተሸፈነች ወይም የተዘጋች ናት። ሚማ ተድዑነና ኢለይህ አንተ ወደምትጠራን ቦታ ጥሪ ወደ የምታደልን ማለት ነው። ወፊ አዛኒና እንደዚሁም ጆራችን ወቅሩን ችክር ያለ ወይም የተዘጋ ማለት ነው። ወሚን በይኒና ወበይንከ በኔና በአንተ መካከል ሂጃቡን ግርዶሽ ፋዕመል ኢነና አሚሉን አንተም በእምነትህ ስራ እኛም ደግሞ በእምነታችን እንሰራለን አሉ ማለት ነው ካፊሮቹ ወላሁ አለም ኸይራ ብስሚላህ ራህማን ራሂም አመቱል ወዱድ አመቱል ወዱድ አንደኛ አኪምነትን ብለሽ አኪምነትን ብለሽ አጠንክሪ በሸዳ አንብቤ ለፍዙን ሁለተኛ ትላንት አንድ ኖት ሰጥቼሽ ነበር ኦስማን ተማሪ ነው። ይሄ ሰብጀክት እና ፕሪዲኬቱ የተሟላ ነው። ግን ኦስማን ተማሪ ብለሽ ብትቆሚ ማሰሪያ የለውም። ስለዚህ ወሚን በይንና ወበይንከ ሒጃቡን በእኛና በአንተ መካከል ግርዶሽ ብለሽ ነው ያቆምሽው። ምን አማርኛ ማሰሪያ አንቀጽ ይባላል። ግስ እሱን አብጅት የሚሰማ ሰው ምን ኡስማን ተማሪ ምን ስለዚህ ማሰሪያ አንቀጽ ነው ጽፉ ጥሩ ብለሽ ያላ የሚቀጥለው ሰይፍ ሰይፍ አቀናላት የተንገዳገደውን አንቃናላት ሰይፍ ይህንን አያት ለመተርጎም ወደ ኋላ ያለውን ከኋላ በኩል ያለው ያስፈልገናል በሺረን ወነዚረን አክሰሩሁም ፈሁም ላ የስማዑን አክሰሩሁም ፈሁም ላ የስማዑን ምን ብለው ምን ብለው ነው ፈአዕረበ ራቁ ግንባራቸውን አጨናገፉ ምን ብለው ከሁም ላ የስማዑን አይሰሙም እና ምን ብለው አሉ ምን ብለው አሉ ወቃሉ ብለው አሉ ፊታቸውን ጀርባቸውን ካሳዩና እንዲህ ካሉ በኋላ ምን አሉ ቁሉቡና እኛ እኮ አእምሯችን ቀልባችን ፊ አክነቲን መጋረጃ ውስጥ ሆናትን ሽሽግ ውስጥ ከምሽግ ተደርጎብናል እኮ አሉ። አክነትን ግርዶች ነን ግርዶች አለብን እኮ ይህንን ነገር እንዳንሰማ አእምሯችን እንዳያገል ግርዶች እኮ አለብን አሉ። ሚማ ተድዑና ኢለይህ አንተ ወደምትጠራን እኮ ተዳርደን ነው ያለ ነው። ምንም ብትለፋ፣ ምንም ብትጨቀጭቀን፣ ምንም ብትታገል እኛ እኮ አንተ የምትናገረው ነገር አይገባንም፣ ዝግነን ግርዶች ውስጥ ነን አሉ። ወፊ አዛኒያ በጆሮአችን ላይ በቀልባቸው አሽና ብርዶ ተደርጎ ሲያበቃ ወፊ አዛኒያ በጆሮአችን ላይ ደግሞ ወቅሩን ስንካር ተደርጎበት እኮ ነው ያለው። ወሚን በይና ወበይኒከ ደግሞ በአንተና በእኛ መካከል ሂጃብ ግርዶሽ አለ፣ ተጋርዶብናል። ፋዕመል ብቻ አንተ ነገሩ ብቻ ለነገሩ ፋዕመል አንተም ስራ እነና አሚሉን እኛም በበኩላችን እንሰራለን ብለዋል። ጀዛከላህ ጀዛከላህ ጀዛከላህ አስደስተኛል። አላህ ያስደስትህ። جزاك الله ምርጥ አድርጎ ነው ምርጥ አድርጎ ነው የተነተነው። جزاك الله خير። ስለዚህ ሁላችሁም please ከሰይፍ በቃ እንደዚህ ነው ትንተናውን አያይዙ ከፊት ከኋላ ከምን በሉና የሰማችሁትን ሁሉ አንድ ላይ እንዲህ ቁጥር አድርጋችሁ ስታስቀምጡት በቃ ቋጥራችሁ ዱብ ቋጥራችሁ ዱብ ይሄ ነው። ስለዚህ مبتدأ ና خبر ኡ መታወቅ አለበት። ይሄ እንዲህ ነው፣ ይሄ እንዲህ ነው፣ ይሄ እንዲህ ነው። ስለዚህ ተስፋ ይደረጋል ማለት ነው። ያን ጊዜ ኡፍ ጀዛኩሙላህ ኢነ ለዚነ አመኑ ወአሚሉ ሳሊሓት ለሁም አጅሩን ገይሩ መምኑን። ስምንተኛ ገይሩ መምኑን የምትለዋል ሁለቱንም ትርጉም ኢነ ለዚነ አመኑ ወአሚሉ ሷሊሓት ለሁም አጅሩን ገይሩ መምኑን። ስምንተኛ ኢነ ለዚነ አመኑ እነሆ እንበል ኢነ ብሎ ከጀመረ ኢነ ለዚነ አመኑ እነሆ እነኛ መልካም የሰሩ ማን ነው? ኢነ አመኑ እነኛ ያመኑ ኢማን የመጀመሪያው ነው። ወአሚሉ ሷሊሓት መልካም ስራዎችን የሰሩ መልካም እንበለው መልካም መልካም ስራዎችን ያስከተሉ የሰሩ ለሁም ለነርሱ አጅሩን ምንዳላቸው አላቸው ገይሩ መምኑን ሁለት ነው ገይሩ መቅጦዕን መቅጦዕ ማለት ምንድነው ገይሩ መቅጦዕ ማለት የማይቋረጥ ነው አንደኛው ሁለተኛው ገይሩ መምኑን ማለት ገይሩ ሙምተኒን አለይህም በእነርሱ ላይ የማይመጸደቅባቸው የማይመጸደቅበት የማይመጸደቅበትና የማይቋረጥ የማይመጸደቅበት የማይቋረጥ قل أئنكم قل أئنكم أبشر أهلا بك ويلكم قل أئنكم لتكفرون بالذي خلق الأرض في يومين وتجعلون له أندادا ذلك رب العالمين قل أئنكم لتكفرون بالذي خلق الأرض في يومين وتجعلون له أندادا ذلك رب العالمين كذبوا تعالى أندادا لنا ረብ የሚለው እንዲብራራ ፈልጋለሁ። አንዳደንና ረብ የሚለው እንዲብራራ ፈልጋለሁ። ቢስሚላህ ራህማን ራሂም ኢነኩም ለተክፍሩና በል እናንተ ትከፍራላችሁ ትክዳላችሁ። ቢለዚ ኸለቀል አርደ ፊ የውመይኒ ያ መሬትን በሁለት ቀን ውስጥ በፈጠረው ጌታ ትክዳላችሁ። ወተጅዓሉነ ለሁ አንዳደን አንዳደን ማለት ባላንጣ ጠላት ለሱ ባላንጣ ታደርጉለታላችሁ። ذلك رب العالمين ያኮ رب ማለት ተንከባካቢ ማለት ነው። ذلك رب العالمين ያ ተንከባካቢ የሆነውን ጌታ ባላንጣ ታበዙለታላችሁ ወይ ትክዱታላችሁ ወይ ይላል። አንደኛ لفظ لفظ please لفظ لفظ። የቁርአኑን لفظ ጠብቂ። አዎ የቁርአኑን لفظ ጠብቂ። አንደኛ قل أئنكم أئنكم። አሁን ሰይፍ እንድታብራራ የምፈልገው ሶስት ነገር ነው። አንደኛ أئنكم የምትለው ቃል አሊፏ ምንድነው ነች? أئنكم። አንቺ ስትተረጉሙ አምጥተሽዋል ግን እዛ ላይ እፈልጋለሁ። አይነኩም ለተክፍሩን ቢለዚ ኸለቀል አርደ ፊ የውመይን ወተጃሉና ለው አንዳደን አንዳደን የሚለው እንዲብራራ አሁን እፈልጋለሁ። ሚድ አንዳደን ዛሊከ ረቡል ዓለሚን ረቡል ዓለሚን አንድ ላይ ከ العالمين ጋር ረብን አንድ ላይ አቀናይታችሁ እንፈልጋለሁ። ሰይድላህ አልሐምዱሊላህ ረብል ዓለሚን ወሰላቱ ወሰላሙ ዐላ ረሱሊላህ ሰላም አለይኩም ወራህመቱላሂ ወበረካቱ أعوذ بالله من الشيطان الرجيم بسم الله الرحمن الرحيم قل ጭቅጭቁ ወይም ክርክሩ ቀጥሏል ማለት ነው። በላቸው በላቸው በላቸው አሁንም በላቸው ቁል አእነኩም ለተክፍሩነ እናንተ ኡስታዝ አሊፏን አብራራ ያሉት እሷን ሲያብራራት ልብ አልኳት መሰለኝ። ስለዚህ አሊፏን ማብራራት አልችልም። ቁል አእነኩም እናንተ ለተክፍሩነ ትክዳላችሁ፣ ታስተባላላችሁ ብለዚህ በዛኛው ኸለቀል አርበ ፊ የውመይን መሬትን በሁለት ቀን በፈጠረው ክፍል ታስተባላላችሁ ወተጃሉነ ታደርጉለታላችሁ ለሁ ለሱ ታደርጋላችሁ አንዳንድ ቁጥር ንድ ጓደኛ ታደርጉለታላችሁ ሀዲስ ሰላሰት እያላችሁ የማይሆን ነገር ትቀናጠራላችሁ ዛሊከ እሱ እኮ ዛሊከ ኸለቀ አልአርض የውመይን የሆነው እኮ ረቡል ዓለሚን የዓለማት ሁሉ ጌታ እኮ ነው። ኧረ አላህን ፍሩ። ብስሚላሂ ራህማን ራሂም አንተም አመቱል ወዱድም በትርጉሙ አምጥታችሁታል። እሷን አሊፏን ለምን አላወቃችሁም ነው ስትተረጉሙ የጥያቄ መንፈስ አድርጋችኋል። የጥያቄ መንፈስ ከየት ነው መጣው? ከአሊፏ ነው። እቺ አሊፍ ألف الاستفهام ትባላለች። ምን ትባላለች? አሊፍ ألف الاستفهام ألف الاستفهام መጠየቂያ ሁለት ነው። አንደኛ በአሊፍ ነው፣ ሁለተኛ هل ነው። ለምሳሌ ሀል ፈለይታ ሰገድክ እንዴ ወይንም አፈለይታ ሰገድክ እንዴ። እቺ አሊፍ የመጀመሪያዋ إنكم ነበረ። አሊፏ አሊፉል ኢስቲፍሃም ነች። የጥያቄው መንፈስ የመጣው ከዛ ነው። جزاك الله ለዚህ ምርጥ አርጋ አብራርተዋል። መንፈስ ከአሊፏ ነው። أئنكم لتكفرون እናንተ ትክዳላችሁ እንዴ? ስለዚህ ይሄ እስቲፋሙን ኢንካሪዩን ይባላል። መካድ ሳይገባችሁ ትክዳላችሁን? ቢለዚ ኸለቀል አርደ ፊ የውመይኒ በዛ ምድርን በሁለት ቀን በፈጠረው ወተጃሉነ ለሁ ለሱ ታደርጋላችሁን? አንዳደን አንዳደን ባላንጣ ዎች ፕሉራል እኮ ነው፣ ኒድ ነው አንዱ ባላንጣ ባለጋራ ባለጋራዎች ባላንጣዎች የስልጣን ተካፋዮች ታደርጋላችሁ ዛሊከ ያ እዚህ ላይ አብራርተሃል፣ ምርጥ አድርገሃል። ዛሬ ምድርን በሁለት ቀን የፈጠረው ረቡል ዓለሚን እሱ የዓለማቱ ረብ ነው። ረብ ማለት የታልካ ላይ ረብ ማለት አንደኛ ኻልቅ ነው ብለናል፣ ፈጣሪ ፈጣሪ ነው። ሁለተኛ ሁለተኛ መጋቢ ነው፣ መፍጠር ብቻ መጋቢ ነው። ራዝቅ ነው። ኻሊቅ ነው፣ ራዝቅ ነው። በሶስተኛ ደረጃ ተንከባካቢ ነው። ተርቢያ ማለት ኮትኩቶ አሳዳጊ ነው። ዝም ብሎ አይተውም ማለት ነው። ፈጣሪ፣ መጋቢ፣ ተንከባካቢ፣ አራት ልጨምርላችሁ፣ አስተናባሪ ነው። አስተናባሪ ማለት ነገሮችን የሚያስተናብር ማኔጅ የሚያደርግ ነው። ስለዚህ ረብ ስንል አራቱ ሚኒመም መምጣት አለባቸው። ፈጣሪ፣ መጋቢ፣ ተንከባካቢ፣ አስተናባሪ የዓለማቱ ዓለሚን ማለት ዓለማት ነው። ዓለማት ሲባል ዓለማት ሲባል ዓለም ዓለሚን የሚለው ተግሊቡን ዑቀላ አላ ገይሩል ዑቀላ ይባላል። አሁንም ዓለም ማለት ዓለም ማለት ከአላህ ውጭ ያለ ነገር ነው። ከአላህ ውጭ ያለ ነገር በሁለት ይከፈላል። አእምሮ የተሰጡ ኦቀላ ያልተሰጡ ወይሮ ኦቀላ አእምሮ የተሰጡ በሶስት ይከፈላሉ። አእምሮ ያልተሰጡ በሁለት ይከፈላሉ። አንደኛ ህይወት የሌላቸው جمادات ይባላሉ። ግዑዝ እንደ ተራራ ድንጋይ ምናምን ህይወት ያላቸው አእምሮ የሌላቸው ደግሞ እንስሳት እነኛሉ። ከትንሿ ባክቴሪያ፣ ቫይረስ፣ whatever ጀምሮ እስከ ትላልቁ እስከ አሳ ነባሪ ድረስ ያሉ ሁሉም አእምሮ ያልተሰጡ ግን ህይወት ያላቸው ትኩረት የሚሰጠው ግን ለሶስቱ ዓለማት ነው። عالم الملائكة፣ عالم الإنس وعالم ራሳቸውን ለአላህ ማስገዛት ያለባቸው ሁለት ናቸው። ወማ ኸለቅቱል ኢንሰ ወልጅን ኢላ ሊያዕቡዱን ኸይረ መርሐባ ቁጥር 13ኛ አዎ ቁጥር 14 فإن أعرضوا። ነግረህ መክረህ ገስጸህ አድርሰህ فإن أعرضوا። ከራቁ فقل بالهبل فإن فقل جواب الشرط يربط بالفاء في ثمانية مواضع لنا جواب الشرط يربط بالفاء في ثمانية مواضع اسمية طلبية وبجامد بلن قطر النبرة فإن أعرضوا فقل ይሄ ምንድን ነው? ይሄ ከስምንቱ ጀዋቡ ሸርጥ መሃል ምንድን ነው? ምንድን ነው ጀዋቡ ሸርጥ ይባላል። ጀዋቡ ሸርጥ ማለት የሸርጥ መልስ የሆነ ማለት ነው። በፋ ይያዛል ስምንት ቦታ እስምየቱን ስም ለምሳሌ ምን አሚለ ሳሊሐን ፈሊነፍሲሂ ብለናል። ስም ነው ፈሊነፍሲሂ። ሁለተኛ ቀለብ ቀለብ ማለት ቨርብ ከሆነ ቀጥሎ የሚመጣው ከፋ ወይን ኩንቱም ፊ ረይቢን ሚማ ነዘልና አላ ጠለብያ ነው ይሄ። ለማንኛውም ፈኢን አረዱ ፈቁል ማለት ጠለብያ ይባላል። ከራቁ እነሱ ካፈገፈጉ ፈቁል ብለህ አንዘርትኩም አንዘርቱኩም አስጠነቀቅኳችሁ አስፈራራኋችሁ ሳቂቀተን ሀላከን ማለት ነው ጥፋትን ሳቂቀ ዱብዳ ማለት ነው ድንገት የምትይዝ መውት ሳቂቀ ይባላል ዱብዳ እዳ ዱብ ሲል ማለት ነው ያልጠበቁት ነገር ዱብ ሲል ዱብ እዳ ይሉታል ዱብ እዳ ዱብ ከጠበቁት ቅጣት ምስለ ሳዕቀት አዲን ልክ የአዶች አይነትና ወሰሙድ ይላል የሰሙዶች የአዶችና የሰሙዶች አይነት ቅጣትን አስጠነቅኳችሁ በላቸው ምን ቅጣት ደረሰባቸው እነሱ إذ جاءتهم الرسل إذ جاءتهم الرسل መልእክተኞች በመጧቸው ጊዜ አለ ለአድም የተላከው ሁድ ነው ለሰሙድ የተላከው ሳልህ ነው መልእክተኞች በመጣቸው ጊዜ ለምን አለ አንድ ህዝብ መልእክተኛ መጥቶ አንድ መልእክተኛ መጥቶ ካስተባበለ መልእክተኞችን ሁሉ እንዳስተባበለ ስለሚቆጠር ነው የሚታየው ዋና መልእክቱ እንጂ ሰው መቀያየሩ አይደለም የመካ ሙሽሪኮች ላኢላሃ ኢላላህ ሙሐመድ ሰለላሁ ዐለይሂ ወሰለም ስላሉት አይደለም እንደውም ሙሐመዱል አሚን ጥሩ ነበር ስማቸው አቡበክር ቢሉትም አይቀበሉም። ዑመር ቢሉትም አይቀበሉም። ከሰው መለዋወጥ ሳይሆን መልእክቱ ነበረ ያልጣፋቸው። ስለዚህ መልእክተኞች ይዘው የመጡት መልእክት አንድ ነው። ወለቀድ በአትና ፊ ኩል ኡመት ረሱላ አን ዕቡዱ ላህ ወጅተኒቡ ጣዖት፣ አላህን በብቸኝነት አምልኩ፣ ጣዖታት ራቁ። ከአላህ ባሻገር የሚመለክ ነገር ሁሉ ውድቅ ነው። እንዴት እንልኩ ነው ከዓለም ጋር የምንጣላው። ከአይሁድ ጋር እንላተማለን። አላህ አንድ ነው ስንል፣ አምላክ አንድ ነው ስንል፣ ከነሳራ ጋር እንላተማለን። ከቡድሂዝ ከቡድሂስቱ ጋር እንላተማለን። ሂንዱይዝም ይባላል፣ ቡድሂዝም፣ ሳንቶይዝም፣ ምናምንይዝም ሁሉም خلاص ዋይ ተውሂድ የሚለው ነገር ትልቁ ነገር አለው። ولهذا خلق الله السماوات والأرض ሰማያትና ምድርን አለ ነቢያትን የሚልከው ለዚህ ነው። ولهذا አንድ ነቢይን ሲያስተባብሉ ይዞ የመጣው መልእክተኛ ስላስተባበሉ ነው አላህ الرسل ያለው። ረሱል የሚለው plural ነው። جاءتهم الرسل መልእክተኞች በመጧቸው ጊዜ من بين أيديهم ومن خلفهم ማለት من كل جهة ማለት ነው። ከሁሉ አቅጣጫ መልሱ መጡ ቀረቡ። ምን ማለት ነው ከሁሉ አቅጣጫ مقبلين ومدبرين ለመስማት ዝግጁ ሲሆኑ ለመስማት ዝግጁ ሳይሆኑም ሲቀሩ በተናጠል በቡድን ጥር በግልጽ ሰው መልእክት ሊደርሰው በሚችል ነገር ሁሉ መጡ ማለት ነው። ይሄ ነው من بين أيديهم ومن خلفهم ومن كل جهة قال المفسرون ألا تعبدوا አትገዙ ኢለላህ አላህን እንጂ እንዳትገዙ ሲሏቸው ቃሉ አሉ እነሱ ምን አሉ እነሱ ምን አሉ ቃሉ ምን አሉ አዶችን ሰሙዶች ቃሉ ለውሻ ረቡና ጌታችን ለኛ ቅናቻን ቢፈልግ ለውሻ ረቡና ለኛ መስለም ቢፈልግ ለአንዘለ መላእክተን እንደናንተ ሰው የሆነ በመካከላችን ያደገ የምናውቀው መላእክትን ያወርድ ነበረ ፈኢና ቢማ ኡርሲልቱም ቢሂ ካፊሩን እኛ እናንተ በተላካችሁት ነገር ከሃዲዎች ነን አሉ ከዛም ፈአማ አለ አሁን ይሄ ፈአማ ብሎ መጀመሩ ሊተፍሲል ይባላል በአረብኛ አዳምጦሽ አዳምጦሽ ላይ ፈአማ ብሎ ከጀመረ ሊተፍሲል ነው አማም ፈአማ አማም ፈአማ አንደኛ አማ ካለ መልሱ በፋ ይያዛል ብለናል። አመስተፊነት ፈካነት ሊመሳኪን አማ ካለ ፈካነት ሊመሳኪን አመስተፊነት ፈካነት ሊመሳኪን አንደኛ ከ فاء ጋር ይያዛል። ሁለተኛ أما للتفصيل ነው የሚመጣው። ለምሳሌ normal አረብኛ አል እስሙ እንላለን ማን ነው الكلام? كلام ማለት እንላለን ወይም أقسام الكلام የንግግር part ግን اسم وفعل وحرف እንላለን አሁን ስም ማለት ብለን ተፍሲሉ ስንገባ አመል እስሙ ከዛላለን አሁን አድና ሰሙት በፊት ተጠቅሷል ፈአማ አዱን አዶችማ ይሁን አማርኛ ፈስተክበሩ ፊል በምድር ላይ ኮሩ ተንጠባረሩ ኮሩ ተንጠባረሩ بغير الحق ሳይገባቸው መኩራት بغير الحق ማለት ኩራት ሳይገባቸው ማለት ነው ሰው እየተጸዳዳ መኩራት አለበት ከኛ ውስጥ የሚወጣውን ስናስብ ያስኮራል የተፈጠርንበትን ነገር ስናስብ ያ ንፍጥ ከመሰለ ሰው ከሚጸየፈው ነገር ተመግበን በእናታችን ማህፀን ውስጥ ያደግነው ከሴቶች የወር አበባ ሆኖ በሜንስ መልክ የሚወጣው እሱሳ የሚያስደስት ነው ከዛ ደም እየተመገብን በደም እየመጣለን ምግብ ካፈጣጠራችን ጀምሮ ምንድን ነን እኛ? ከሞትን በኋላ ምን ልንሆን ነው? ስለዚህ መኩራት ሳይገባ ማለት ነው። بغير الحق ኩራት ሳይገባቸው ኮሩ ወቃሉ አሉ መን አሸዱ ሚና ቁወተን አለ ቁወተን ተምይዝ ይሉታል ከኃይል በኩል ይሁ በደንብ አዳምጡ ከኃይል በኩል እስቲ ከኃይል በኩል ከኛ የሚበረታ ማን አለ አሉ በእርግጥ አላህ ጠንካራ አድርጎ ፈጥሯቸዋል ጠንካራ አድርጎ ፈጥሯቸዋል አላህ አንዳቸው ዛሬ ቡልዶዘር አንስቶ የሚገፋውን ትልቅ ቋጠኝ እንደ ጠጠር ቋጠኝ እንደ ጠጠር ቋጥኝ ምንድነው? ጠጠር ምንድነው? እዚህ ይገባናል። ትልቁን ቋጥኝ እንደ ጠጠር የሚወረውሩ ዛፍ እንደ አረም ሁለቷን ያዙልኝ። የእነሱ መለያቸው ነው ይሄ ቋጥኝ እንደ ጠጠር ዛፍን እንደ አረም ቋጥኝ እንደ ጠጠር አንስተው የሚወረውሩ ዛፍን እንደ አረም ነቅለው የሚጥሉ ይሄ የአዶች መገለጫ ነው። ቋጥኝ እንደ ጠጠር የሚወረውሩ ዛፍን እንደ አረም ነቅለው የሚጥሉ ይህን ብርቱ አድርጎ አስገኝቷቸዋል። ግን ከኛ የበረታ ማን አለ አሉ። አወለም የረው አያዩምን አነላህ አለዚ ኸለቀሁም ያ እነርሱን የፈጠራቸው አላህ ሁወ አሸዱ ሚንሁም ቁወተን እርሱ ከኃይል በኩል ከነርሱ የበረታ መሆኑን አያዩምን ሲል የልቦና ማየት የልቦና እይታ አላየምን ወካኑ በአያቲና የጅሐዱን እነርሱ በአንቀጻችን የሚክዱ ነበሩ ብለህ ወካኑ በአያቲና በአንቀጾቻችን የሚክዱ ነበሩ ፋም ማለት ነው እቺን ፋ ፋ ይሉታል ወይንም ደግሞ ተፍሪዕም ፋኡ ተፍሪዕም ሊሆን ይችላል ፋኡ ተፍሪዕ ማለት ከ ከግሱ የተወሰደ ማለት ነው እንዲህ ስለሆነ እንዲሆነ ضربته ፈበካ ضربቱ መታሁትና ለቀሰ አሳኒ ፈበረብቱ እምቢ አለኝ መታሁት እምቢ አለኝ መታሁት ፈአርሰልና አለይህም ስለዚህ እንዲህ ስላደረጉ ስለካዱ በእነርሱ ላይ ላክን ሪሃን ንፋስን ፈርፈረን ፈርፈረን ማለት በሁለት ይፈጠራል አንደኛ ባሪደትን ሁለተኛ ዛቱ ፈውትን ሁለቱን ከያዘ ፈርፈራ ነው። ባሪደቱን በጣም ቀዝቃዛ ነው፣ እርጥበት የለው፣ ድራይ ነው። ዛቱ ሰውትን ድምፅ ያላት የምትንሻሻ ኃይለኛ ንፋስን የምትንሻሻ ኃይለኛ ንፋስን ላክንባቸው። ፊ አያሚን ነህሳትን መናጢ በሆኑ ቀናት ነህሳት ማለት ዛቱ عن المشؤومات ማለት ذات الشؤم المشؤومات مناكب ሁሉ ክፉ ቀናት ማለት نحسات ነሐሳት ሳያም ነሐሳት فخر عليهم سبع ليال وثمانية أيام قصوما እንዳለው ነሐሳት لنذيقهم ልናቀምሳቸው عذاب الخزي يوردت ቅጣት يوردت قطعة في الحياة الدنيا في الحياة الدنيا አዛብ ኺዚ ፊል ሐያት ዱንያ በቅርቢቷ ህይወት የውርደት ቅጣትን ልናቀምሳቸው ልናክንባቸው ወለዐዛቡል አኺረቲ የአኺራው ቅጣት ደግሞ አኽዛ ከዚህ የበለጠ አዋራጅ ነው። ኺዚ ያለን አኽዛ ከዚህ የበለጠ አዋራጅ ነው። ወሁም ላ ዩንፈሩን እነርሱም አላህ ፊት ቀርበው አይረዱም አይታገዙም ይላል። ወሁም ላ ዩንፈሩን አይረዱም አይታገዙም ይላል። መርሐባ ቀጥሎ ወአማ አለ ፈአማ ካለ በኋላ ወአማ ይሄ ነው ተርቲቡ ወአማ ሰሙዱ ሰሙዶች ፈሐደይናው መንገድን መራናቸው አመላከትናቸው ግን ፈፍተሐቡ ለአማ እውርነትን አማ እውርነት ነው አልኩፍር ማለት ነው ክህደትን መረጡ አለል ሁዳ በቅናቻ ምትክ ከቅናቻ ይልቅ ክህደትን መረጡ ስለዚህ ፈአኸዘትሁም ያዘቻቸው ሳዕቀቱል አዛቢል ሁኒ ሁን በማዕና አልሙሂን የአዋራጅቱ ቅጣት ዱብታ የአዋራጅቱ አዋራጅ የአዋራጅቱ ቅጣት አዛቡል ሁን ነው አልሁን ማዕናሁ ሙሂን የአዋራጅቱ ቅጣት ሳዕቃ ዱብታ ያዘቻቸው ድንገት ነው ያዘቻቸው ቢማካኑ የክስቡን ይሰሩት በነበሩት ስራ ሳሊሕን መቃወም ግመሊቱን ማረድ ፈሳት ወነጀይና ለዚነ አመኑ እነኛ ያመኑትን ነፃ አወጣናቸው ወካኑ የተቁን ይጠነቀቁ የነበሩትን ይላል አላህን ይፈሩ ይጠነቀቁ የነበሩትን ገጹ ሙሉ ስላልሆነ አንድ ጥያቄ ነው የምጠይቀው ተረባርባችሁ ትመልሳላችሁ እሺ ሁለት ጥያቄ ላርገው አስራ ስድስተኛ አንቀጽ ነው። فأرسلنا عليهم ريحا صرصرا في أيام نحسات لنذيقهم عذاب الخزي في الحياة الدنيا اتكزي عند سو ولعذاب الآخرة أخزى وهم لا ينصرون ولا أقرأ في آية أعوذ بالله من الشيطان الرجيم آه فأرسلنا عليهم ريحا صرصرا في أيام نحسات لنذيقهم عذاب الخزي في الحياة الدنيا ولعذاب الآخرة أخزى وهم لا ينصرون صدق الله العظيم فأرسلنا እስትፍሃም ተባብለናል።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 ወሁም ላይ ዩንሰሩን የሚረዱ የሚደገፉ አይደሉም ይላል አላሁ ስብሓን ወተዓላ እኛም ተምትነን የምንጠቀም አድርገን ወላሁ አለም ማይክብር ድረሳል ኸይራን ማሻአላህ ማሻአላህ ጀዛከላህ ሰይፍ ፋርሰልና አለይህም በእነሱ ላይ ላክን ሪሐን ንፋስን ፈርፈረን የሚለው ቀዝቃዛ ድምፃማ የሆነች ኃይለኛ አያሚ ነሐሳትን መናጢ በሆኑ ቀናት ክፉ በሆኑ ቀናት ተገሰል ለኑዚቃ ቡላ ቀንፈቹ አዛበር ኺዝ ኺዝይና አኽዛን ነበር የፈለኩት እኔ ኺዝይ ማለት አዋራጅ የሆነ ማለት ነው ኺዝይ ከተል አዛበል ኺዝይ في ሐያት الدنيا لنا ولا عذاب አኺረት አኽዛ على افعال تفضيل ይባላል ዱንያ ላይ ኺዝይ ነው ያለው አዛበል አኺራ ደግሞ አኽዛ የበለጠ አዋራጅ ነው ቅጣቱ በርትቶ ወሁም ላይ ፈረም ጀዛከላህ سبحانه على كل حال بزيه لنا قمالا